بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله الفصل الرابع أردت النو فصل لك أردت النو كفل فضل الصلاة وفوائدها يا صلاة ትሩፋትና ጥቅሞቿ ስለዛም ያወራል تكاثرت النصوص في كتاب الله تعالى وسنة رسوله صلى الله عليه وسلم في فضل الصلاة والمحافظة عليها ترغيبا فيها وحثا عليها تكاثرت النصوص قلت يهونو ما سرجوتشي في كتاب الله الله سبحانه وتعالى قرآن وسنة رسول الله لنبيهم عليه الصلاة والسلام حديث في فضل الصلاة لصلاة درجة ملكة صلاة ذرفات ملكة والمحافظة عليها صلاة سلمت أبابك أم ملكة ترغيبا فيها بما أن ساسات مهن وحثا عليها ولذا بمكس كسلي بتعم بزوية يهونو ما سرجوش متوالب قال الله تعالى الله سبحانه وتعالى ብሏል قد أفلح المؤمنون በእርግጥም ምእመናን ፈላህ ወጡ መድህንን አገኙ ይላል እነማንን ነው አላህ ስብሓንሁ ወተዓላ በእርግጥም ዳኑ ሙእሚኖች ብሎ የተናገረው ከተባለ ይቀጥላል الذين هم في صلاتهم خاشعون እነዛ በሶላታቸው ኻሺዕ የሆኑ ኻሺዕ ማለት ለአላህ ተናናሽ ሆነው ሶላታቸውን የሰገዱ ማለት ነው ኢላ ቀውሊሂ እስካለበት ድረስ ወለዚነ ሁም ዓላ ሰላዋቲህም ዩሓፊظን እነዛም ናቸው በሶላቶቻቸው ላይ በሶላቶቻቸው ላይ የሚጠባበቁ ኡላኢከ ሁም ልዋሪቱን እነዛ ናቸው እነሱ ወራሾቹ الذين يرثون الفردوس هم فيها خالدون فردوس የሚወርሱ ወራሾች እነሱ ናቸው እነሱ በሱ ውስጥ በፊርደውስ ውስጥ ዘውታሪዎች ሲሆኑ ይላል ይህ እንግዲህ ከቁጥር አንድ ያነሳና ከሱረቱል ሙእሚኒ ከሱረቱል ሙእሚኑን ቁጥር አንድ አንስቶ እስከየት ነው የሚሄደው እስከ ቁጥር አስራ አንድ ድረስ ነው እስከዛ ድረስ ይዘልቃል ና ምንድን ነው የሚለው تولو تولو ما نبي قد أفلح المؤمنون مؤمنوش برقق فلاح وتو الذين هم في صلاتهم خاشعون النزاب صلاة التوسط لا الله سناناش هنا بخشوع لم يسجدوا هنا والذين هم عن اللغو معرضون النزاع مؤمنوش فلاح وتو تلغو مالت وداكي كهنا نقدرنا ليلا وداكي كهنا نقدرنا وداكي كهنا ليلا من معرضون جربا يسطون يراقو يهون والذين هم للزكاة فاعلون لزكاة شوم من دزهو فسامي يهون والذين هم لفروجهم حافظون دلتا شوم طباكي يهون إلا على أزواجهم بالغي توتا شوم ليس كر يا تفضل أو ما ملكت أيمانهم ወይም ደግሞ ባሮቻቸው ላይ ሲቀር በድሮ ጊዜ ባሪያ የሚባል ነበር እሱም ተፈቅዷል አሁን ያው ሰራተኛ አይገባበትም ሰራተኛ ባሪያ አይደለም ፈኢነሁም ይሩ መሉሚን እነሱ በዚህ ላይ ተወቃሾች አይደለም በባለቤቶቻቸው ላይ በል አጅር አለ ፈመን ብተጋ ወራአ ዛሊክ ፈመን ብተጋ የፈለገ ሰው ወራአ ዛሊክ ከዚህ ውጪ ከዚህ ውጪ ሲባል ከባለቤቱና ከባሮቹ ውጪ ባለ መጠቃቀምን የፈለገ ሰው ለምን በእጁ መንየን በማፍሰስ ዘርፈሳሽ በማፍሰስ ለምን አይሆንም? ይሄም እዚህ ውስጥ ይገባል። ወራአ ዛሊክ ከባለቤት ውጪ የሚደረግ ስለሆነ እዚህ ጥፋት ውስጥ ነው የሚገባ ማለት ፈመን ብተጋ ወራ ዛሊክ ከዚህ ውጭ ነው የፈለገ ፈኡላኢከ ሁም ልዓዱን እነዚያ እነሱ ድንበር አላፊዎች ናቸው ወደማይፈቀድላቸው የተላለፉ ናቸው ወለዚነ ሁም ሊአማናትህም እነዛም ናቸው አለ ሙእሚኖቹን አማናቸውን የተጣለባቸውን አደራ ወአህድህም እንዲሁም ደግሞ እርስ በራሳቸው በተጋጉት በሆነ ቃል ወይም ደግሞ ከአላህም ጋር ባላቸው ቃል ሰላትን የመሰለ العهد الذي بيننا وبينهم الصلاة فمن تركها فقد كفر فلازم عهد ሲባል ሰላቱን ላይ ይገባበታል ይባላል ወአህዲህም በአህዳቸው ላይ በቃል ኪዳናቸው ላይ ራዑን ተጠባባቂ የሆኑ ናቸው። ወለዚነ ሁም ዐላ ሰላዋቲህም ዩሐፊዙን በሰላቶቻቸው ላይ የሚጠባበቁ ናቸው። ኡላኢከ ሁሙል ዋሪቱን እነዛ ናቸው እነሱ ወራሾች አለዚነ የሪቱነ አልፊርደውሳ ከጀነት ሁላ ከፍተኛ የሆነ ደረጃ ላይ ያለውን ፊርደውስ የሚባለውን ጀነት የሚወርሱት እነሱ ናቸው። ሁም ፊሃ ኻሊዱን እነርሱ በእሷ ውስጥ በፊርደውስ ውስጥ ዘውታሪዎች ናቸው ይላል። ይሄ ነው እንግዲህ የሶላት ፈضል ማለት ነው በሱረቱል ልሙእሚኑን ውስጥ የተነገረው ወቃለ ተዓላ አሁንም አላህ ስብሓነሁ ወተዓላ ብሏል። ይሄ ደግሞ ሱራ አልሚዕራጅ ውስጥ ነው የምናገኘው ምን ብሏል? إن الإنسان يسولجك خلق تفطر هلوعا كتاب اسمه نون يتفطر ويلا عندما نو كتاب سنة كتب عليه يمتال إذا مسه الشر جزوعا إذا مسه الشر شر نكاو بذي جزوعا الآن صبر يطال صبر يطال شر سينكو يتأمنوا صبر يميات أو مالك وإذا مسه الخير خير نجر دمو سياق نيو خير بزو بيجي قلزمنا وإذا مسه الخير خير دمو سينكو إلى الله وقنزل سياق نيو أنت سيدا لو سمساتو يزيك جيس من دمي هنا من وعاء كالكاين مي هنا ከሌላው ይልቅ በቃ እኔ ብቻ ልጠቀም አይነት ነው። ኢለል ሙሰሊን አለ ሰጋጆች ሲቀሩ ሙሰሊን ያለው እንግዲህ ሙእሚኖች ለማለት ነው። ሙእሚኖችን አላህ ስብሓነሁ ወተዓላ በምን ተክቶ ተናገረ? በሰጋጆች። ሰጋጅ ያልሆነ ሰው ከምን ሊያወጣ? ከኢማን ሊያወጣ ነው። ኢለል ሙሰሊን ያለ ኢለል ሙሰሊን ሙእሚኖች ሲቀሩ ለማለት ነው። ሙእሚኖች ለማለት ግን አላህ የተጠቀመበት ምንድን ነው? سجالج الذين قتلوا من على الذين هم النزاء النسو على صلاتهم ب سجدة الشولي دائمون زوتاري وجهونو والذين النزم في أموالهم النزم يهونون الشمال في أموالهم بجنز وتشوس حق معلوم جميل توقي حق يلا جميل توقي هنا መብት አለ ማለት ነው። ለማ ሊሳኢሊ ወልመሕሩም ሊሳኢሊ ለጠያቂና ወልመሕሩም ከጥያቄ ለተቆጠበ ለጠያቂም ይሁን ከጥያቄ ለተቆጠበ ችግሩ እያለበት ማለት ነው። አንዳንዱ ሰው እንደዚህ ነው። ችግሩ እያለበት እንደውም ትክክለኛ ሚስኪን ይሄ ነው ይላሉ ነቢያችን ዓለይሂ ሰላቱ ወሰላም ለይሰ ልሚስኪኑ አለዚ ተሩዱሁ ترده التمرة والتمرتان مسكين مالت عند تمر مملسو كل تمر مملسو سيفون مسكين بلو مالت شجرو يلبس ما أنم سيطيق راس بلله درقو يمين الرم لذين الله سبحانه وتعالى قرآن لي من يلال يحسبهم الجاهل أغنياء من التعفف كالاتشو مبكاكا تيتنسا ينسون هني ثمات الجاهل هنا سو بلو الله يلو عالما بهن ينسون هني ثمات لما مالك የእነሱን ሁኔታ የማያውቀው አላዋቂ ምን ብሎ ነው የሚያስበው? አዎ እነዚህ ሰዎች ደልቷቸዋል ወይም ደግሞ አላቸው ምናም ብሎ ያስባቸዋል ማለት ነው። እነሱ ያው ራሳቸውን ሰትረው ያሉ ናቸው። ወለዚነ ፊ አምዋሊህም በገንዘባቸው ውስጥም ያለ የሆኑ ናቸው ሙእሚኖች ማለት ሐቁን ማዕሉም የሚታወቅ የሆነ ሐቅ አለ ዘካ የሚባል ለማና ለማ ሊሳኢሊ ለጠያቂ የሚሆን ወልመሕሩም ከጥያቄ ራሱን ለቆጠበ ወለዚነ እነዛም ናቸው ሙእሚኖች ብሎ ማለት ዩሰድቁነ ቢየውም ዲን ዩሰድቁነ እውነት ብለው የሚያረጋግጡ ናቸው ቢየውም ዲን በፍርዱ ቀን ወይም በምንዳው ቀን በዛ ቀን እውነት ብለው የሚያረጋግጡ የሚቀበሉ ናቸው እውነት ብሎ የማይል ሰው ካለ ያንን የፍርዱን ቀን ይሰራል የተለያየ ዒባዳ ነገር ግን የቅያማ ቀን የለም ብሎ የመጨረሻ ቀን የሚባል የለም የሰው ልጅ ከሞተ በኋላ አይቀሰቀስም የሚል ከሆነ አንድ ሰው ካፊር ነው። ካፊር ለመሆኑ ደግሞ አጅመዐት ልኡማ وحكم الله سبحانه وتعالى في كتابه والنبي صلى الله عليه وسلم في سنته ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ አላህን ስብሓነሁ ወተዓላ በተለያየ በሆነ የቁርአን አንቀጽ ላይ ፈርዷል ማለት ነው። ዘዐመ አለዚነ ከፈሩ አለን ዩብዐሱ የከፈሩት ሰዎች ተናገሩ እንደማይቀሰቀሱ ይላል። ስለዚህ አንቀሰቀስም ብሎ አንድ ሰው ሲል ካፊር ነው ማለት ወለዚነ ሁም ሙእሚኖች ብሎ ማለት እነዛ ናቸው፣ እነሱ እነዛ ናቸው። እኔቱ ሚን ዓዛቢ ረቢህም ከጌታቸው ቅጣት ሙሽፊቁን ሰጊ የሆኑ የአላህን ቅጣት የሚፈሩ ማለት ነው። ይሄ እንግዲህ የሙእሚኖች ባህሪ ምንድን ነው? ሁሌ የአላህን ቅጣት ፈሪ ናቸው። አይ ምንም አንሆንም የሚል ነገር ይሄ ፍጹም ከአንድ ሙእሚን የሚጠበቅ አይደለም ማለት ነው። ኢነ عذاب ربهم የጌታቸው ቅጣት ነውና غير مأمون መውረዱ የሚታመን አይደለምና የሚታመን ማለት ምንም ችግር የለውም አይወርድም ተብሎ የማይሰጋ አይነት አይደለም የአላህ ቅጣት መውረዱ መምጣቱ የሚፈራ ነው የአላህ ቅጣት። ስለዚህም መምጣቱ የሚፈራ ስለሆነ ሁሌ ጌታቸውን አላህን ፈሪ ናቸው ማለት። ጌታውን ፈሪነቱ አንድ ሰው በምንድን ነው የሚያስታውቀው? በሚሰራው ስራ ነው፣ በሚናገረው ንግግር፣ በሚያምነው እምነት። በዚህ ነው የሚታወቀው እንጂ እፈራለሁ ስላለ አይደለም። እፈራለሁ ብሎ በምላሱ ስለተናገረ ሳይሆን እምነቱ አላህን የሚፈራበት አይነት እምነት ነው ወይ እምነቱ አላህን ስብሐነ ወተዓላ በብቸኝነት መገዛት ወይም ደግሞ ቁርአንና ሐዲስ ላይ ያለ እምነት ከሆነ እውነትም አላህን ይፈራል። በተግባሩ ደግሞ አላህን ይፈራል ስንለው ከመልካም ቦታ ላይ ታናጣው ስንቀርና ከማዕሲያ ቦታ ላይ ሲርቅ የዚህ ጊዜ በተግባሩ አላህን ይፈራል እንላለን። እና ዝህች ጋር አንድ ትልቅ የተሰራጨ ሙሲባ አለ ማለት ነው። እሱም ምንድነው? ኢማን በቀልብ ነው የሚሉት አባባል አለ። ይሄ የሙርጂያዎች አባባል ነው። የድሮ ኢርጃ ላይ የነበሩ ሰዎች የሚናገሩት አባባል ነው። ይሄ ልክ እንደ እስልምና ሆኖ ተሰራጭቷል። ትልቅ ቢድዓ ነው። ትልቅ ቢድዓ ነው። ኢማን በቀልብ ነው የሚለው አባባል ትልቅ ቢድዓ ነው። ኢማን በቀልብ አይደለም፣ ባይሆን በቀልብም ጭምር ነው ከተባለ ጥሩ ነው። በቀልብም ጭምር ነው። በቀልብም በአካልም በምላስም ላይ ያለ ስለሆነ ማለት ኢማን አንድ ሰው ምላሱ ምላሱ ብዙ መጥፎ ነገሮችን እየተናገረ ለምሳሌ ኩፍር ይናገራል በምላሱ ክህደት ይናገራል። ሙእሚን ነው። አሁን ቀልቤ ጥሩ ነው ይላል ሰውየው። ሙእሚን ነው። አኺ ካፍር ካፍር። ፍርዓውን እኮ በምላሱ ያንን የኩፍር ቃል ሲናገር ቀልቡ አምኖበት እኮ አይደለም። አነ ረብኩም ልአዕላ ሲል ቀልቡ እያመነበት አይደለም ያለው። ለዚህ ነው አላህ ስብሓነ ወተዓላ ሲያረጋግጥ ቁርአን ላይ ምን ይላል? ወጃሐዱ ቢሃ ወስተይቀነትሃ አንፉሱሁም ይህንን እምነት እስልምናውን ተውሒዱን ካዱት ይላል ስለ ፍርዓውን እያወራ የፍርዓውንና የፍርዓውን ሰዎች ካዱት ቀልባቸው እርግጥ ብሎታል ቀልባቸው እርግጥ ይለዋል ያውቁታል ነገር ግን ማወቅ ብቻ አልያ መናገር ብቻ ምን አይደለም ማን ነው በቀልብ መገንዘብ ብቻ ኢማን አይደለም በቀልብ ሳይገነዘቡትም በምላስ መናገር ብቻ ኢማን አይደለም። በቀልብ አንድ ሰው ቀልቡ ላይ ሳያስቀምጠው ይህን እውነት ዝም ብሎ በምላሱ ቢናገርና ትክክል እኮ ነው ዲነል ኢስላም ይላል ይናገራል። እንደውም አሽሀዱ አን ላ ኢላሃ ኢላላህ ብሎ መሰከረ። ነገር ግን ቀልቡ አላመነበትም። ልብ በሉ ቀልቡ ሳያምንበት ይጠቅመዋል ወይ ከተባለ አይጠቅመው። ይሄ ኢማን የማን ነው? የሙናፊቆች ይባል የቁሉነ ቢአልሲነቲም ማ ለይሰ ፊ ቁሉቢህም በቀልባቸው ውስጥ የሌለውን በምላሳቸው ይለፈልፋሉ ነው የሚለው አላህ። ስለዚህም ኢማን ብሎ ማለት በቀልብ የጸደቀ በምላስ የተነገረ በአካላት የተተገበረ ነው። ኢማን ይሄ ኢማን ሶስቱንም ነገር ያጠቃለለ ነው። በቀልብ የሰረጠ ቀልብ ላይ ያለ በምላስም እንደዚህ የተነገረ አንድ ሰው እስልምና ሐቅ መሆኑን ያለ ከመሆኑም ጋር ያለሁበት ነገር አይመችም ምናምን አለና ተወው። እስልምናን በምላስ ከመመስከርም በአካላት ከመከተልም ተወው። ካፍር ነው። ኩፍሩ አይለቀውም። ኩፍሩ የሚለቀው ምን ሲሆን ነው? በምላሱ መስክሮ በአካሉ መቀበልና መከተል ሲችል ሐታ እንደው በምላሱ መስክሮ በቀልቡ አምኖበት እንኳ እስልምና መከተል ከተወ ዝም ብሎ በቃ ተቀምጧል። እስልምና ሐቅ ነው ብሎ ያምናል። ሐቅ መሆኑን ይናገራል። ምንም አይከተለው። ይሄ ኩፍር አልኢዕራድ ይባላል። ጀርባ የመሰቅመስ ኩፍር የሚባላል ከዛ ውስጥ ይመደባል እና አደጋ ነው ማለት ነው። የኩፍር አይነቶች በጣም ብዙ ናቸው፣ ሰፊ ናቸው። ወለይተ ልሙስሊሚነ ተዓለሙ تاريا مسلم وش منه وتمره وتمنى بري أسبلا أبزاني مسلم ياو بسمة بسمة ذي بسمة النبي عليه الصلاة والسلام آخر زمان لك لا يبقى من القرآن إلا رسمه ولا يبقى من الإسلام إلا اسمه كسمو أنجي كمنم إلى الإسلام النان ودم جرش عكباب يميكرو قرآن دمو رسمه بچان دو كوفو بچان يالو تكبرونا معنى የለም ሰዎች ላይ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩበት ሁኔታ አለ። ልክ እንደዛ አይነት ነገር ነው አሁን ያለንበት ማለት ነው። አላህ ሱብሓነሁ ወተዓላ በራህመቱ ጥቂቶች አሉ፣ ከጥቂቶቹ አላህ ያደርጋል። والذين يصدقون بيوم الدين والذين هم من عذاب ربهم مشفقون <clears throat> إن عذاب ربهم غير مأمون ሚታመን አይደለም መውረዱ ወለዚነ ሁም ሊፍሩጅህም ሓፊዙን እነዛ ለብልቶቻቸው ጠባቂ የሆኑ ናቸው ሙእሚኖች ማለት ኢላ አላ አዝዋጅህም አውማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን በባለቤቶቻቸውና በእጃቸው በመለከው ሲቀር ፈኢነሁም እነሱ ገይሩ መሉሚን የተወቀሱ አይደሉም ፈመን ብተጋ ወራአ ዛሊክ እጁ ከመለከው እጁ የሚቆጣጠራቸው ማለት ባሮቹ ማለት ነው እሱም መስፈርት አለው በትክክል ማለት ነው ባለቤቱም ቢሆን እኮ ስርዓት አለው። አሁን ለምሳሌ አንድ ሰው ባለቤቱን ሐይድ ላይ መገናኘት ይችላል። ሐራም እኮ ሐይድ ላይ ያለች ባለቤቱን ቢገናኝ ሐራም ነው። የወሊድ ደም ላይ ያለች ኒፋስ ላይ ቢገናኘት ሐራም ነው። አላህ ከፈጠረው ከሆነ ቦታ ውጪ ቢገናኝ ሐራም ነው። የመሳሰሉ ማለት ነው። እንደዚህ ገደቦች አሉ፣ ስርዓቶች ፈመን ብተጋ ወራአ ዛሊክ ሲል ከባለቤትና ከምን ውጭ ማለት ነው ከባሮቹ ውጪ በሌላ መጠቃቀምን የፈለገ ሰው አልኢማሙ ሻፊዒ ረሒመሁላህ በእጅ መንይ የሚያፈሱ ሰዎች እዚህ ውስጥ ይገባሉ ይላሉ። ወራአ ዛሊከ የሚባለው ውስጥ ይገባል። ፈመን ብተጋ ወራአ ዛሊክ ፈኡላኢከ ሁሙል ዓዱል እነዚያ እነሱ ምንድን ናቸው? ድንበር አላፊ ናቸው። ሐቁን ትተው ወዴት ሄደዋል? ወደ ባጢሉ ተራምደዋል። والذين هم لأماناتهم وعهدهم راعون النزام الزامن أتشو لا تطالب أتشو لهنا أدرا عندهم دم لك على الكدان أتشو طباكي يخونون والذين هم بشهاداتهم قائمون النزام الزامن أتشو با شهادات توليلا مسكر النفات شولي مالهن قائمون قد يعلو يهون مسكر النفات تولي ذنب لهم ما يزلاب بدو مالهن حقا أن يأكل የሚናገሩ የሚያውቁትን ደግሞ የማይደብቁ የሚያውቀውን አንድ ሰው ምስክርነት ቦታ ላይ ቀርቦ የሚያውቀውን መደበቅ ራሱ አንድ ውሸት ነው። ስለዚህም ወለዚነ ሁም ቢሸሃዳቲህም የሚለው ቢሸሃዳቲህም በአንድ ቅራአት ቢሸሃደቲህም የሚላል ቢሸሃዳቲህም በምስክሮቻቸው ቢሸሃደትህም በምስክርነታቸው ላይ ቃኢሙን ቀጥ ያሉ ናቸው ብሎ ማለት የማይደብቁ ናቸው፣ ሐቅን የሚናገሩ ናቸው። ወለዚነ ሁም እነዛም ናቸው አላ ሰላትህም በሰላቶቻቸው ላይ ዩሓፊዙን የሚጠባበቁ ናቸው በወቅቱ በመስገድ ኡላኢከ እነዚያ ታዲያ እነዚህ አሁን ባህሪያቸውን የጠቀስንላቸው ሙእሚኖች ፊ ጀናቲን ሙክረሙን ፊ ጀናቲን በጀነት ውስጥ ናቸው ሙክረሙን የተከበሩ ከበጃ የተሰጣቸው ሆነው ማለት ነው ووجه فضيلتها ووجه فضيلتها أن الله بدأ هذه الأوصاف الحميدة في السورتين بالصلاة وختمها بالصلاة ووجه فضيلتها يزيه يا صلاة فضل درجة كيف نياغنيا كتب على ووجه فضيلتها يدرجة ما يا درجة وجه وما أقطع የተገኘበት ማለት ነው። ደረጃው የቱ ጋር ነው የታየው የተንጸባረቀው ከተባለ ከዚህ ሀያ ከነዚህ ሀያዎች أن الله الله بدأ هذه الأوصاف الحميدة النذين مسجون يهونوا بهريات في تكس لمؤمنوش في الصورتين بهلتهم صورة يجمروا ومن دنا بالصلاة بصلاة يجمر بصلاة يجمر لبولين كلي قد أفلح المؤمنون كذا الذين هم في صلاتهم خاشعون إن الإنسان خلق هلوعا إذا مسه الشر جزوعا إلا إلا المصلين إلا بلوس يجمر مجمر يستثنى وطوق ሙሰሊዎችን ነው ሰጋጆችን ማለት ሱብሃንአላህ በሰላት ጀመረ ይሆናል ወኸተመሃ በሁለቱም ሱራ ውስጥ የእነዚህን ምስጉን ባህሪያት የሙእሚኖች ጥሩ ባህሪያት ሲደመድምም የደመደመው በምንድን ነው ብሰላ በሰላት ወማ ዛከ ይህ ታዲያ እኮ አይደለም ኢላ ሊፈضል ሰላቲ ዐላ ሳኢር ልአዕማል ከአጠቃላይ ስራዎች በአጠቃላይ كسراوج كتب على باب تكالي بلاك يالو من بلجا يالو من مهم يا صلاة لفضل الصلاة لصلاة درجات بلونه على سائر الأعمال كسراوج باب تكالي صلاة لا لو درجات بلونه هي تدرج بك قال الله تعالى الله سبحانه وتعالى بلوان اتل ما أوحي إليك من الكتاب فكتاب ودانت يتورجون أنبت وأقم الصلاة صلاة نم أطاقم أتلو ما أوحي إليك من الكتاب وأقم الصلاة فخص الصلاة صلاة نتلى الله من بين سائر الأعمال كسراوات باتك علي وسط ما نتلى صلاة وذلك دليل على فضلها أيضا يهم من دزه بصلاة فضل لي أقوى منه يا سجال ደረጃዋን ያንጸባርቃል وقال تعالى الله سبحانه وتعالى ብሏል አሁንም حافظوا على الصلوات በሰላቶች ላይ ተጠባበቁ ሰላታችሁን እያንዳንዱ ሰላት ተጠባብቃችሁ ስገዱ እንዳታጓድሉት ጥንቃቄ አድርጉ ወቅቱን ሸርጡን ምኑን ማለት ነው ወሰላት ልውስጣ የመካከለኛዋንም ሰላት ተጠባበቁ ወቁሙ ቁሙ ሊላሂ ለአላህ ቃኒቲን ቃኒቲን ታዛዦች አላህን ስብሓነሁ ወተዓላ የፈራችሁ ሆናችሁ ቆሙ አለ። ፈልአምሩ ቢልሙሓፈظቲ ዐለይሃ እሷን ተጠባበቋት ብሎ ማዘዙ የዱሉ ዐላ አነ ለሃ ሸእንን ዐظመ ትልቅ የሆነ ሻእን ወይም ጉዳይ እንዳላት ያሳያል። ሶላት ወሰላቱ ሶላት እኮ አወሉ ሩክኒን ዐመልይን ፉሪض ዐለ ልሙስሊሚን አወሉ ሩክኒን የመጀመሪያ مأذن نو عمليا تجبارا ويهنا يا مجمريا مأذن نو فرض على المسلمين بمسلم وشلي قديتا يتكونه بمسلم وشلي قديتا يتكونه يا مجمريا عمليا هنا بتجبار لي من تبار يا هنا يدين الإسلام ركن من دنا صلاة كصلاة في فين دنا يمتق توحيد نارين توحيد جمع بقلبه اعتقاد جمع تادر جونه ያ እንግዲህ የሚንጸባረቅ አመልይ በሆነ መልኩ ሲንጸባረቅ ዋና የተውሒድ መንጸባረቂያ ክፍል ምንድን ነው? ሰላት ነው። ለዛ ነው ሰላትን የተወሰው ካፍር ነው ያለው። والصلاة أول ركن عملي فرض على المسلمين وأول يمجمريم ما يحاسب عليه العبد يوم القيامة يا قيامة عند بارع فالله زن يا الله يتساسبوا يهنا نجرمنا من حقوق الله الله سبحانه وتعالى حقه መጀመሪያ አላህ የሚተሳሰበው ስለምንድን ነው? ስለ ሰላት ነው። እኮ የአላህ ሀቅ ነው። ሰላት አንድ ሰው ቅያማ ቀን ባይሰግድ ማለት እከሌን በድለኸዋል አይባልም። ኢማሙን በድለኸዋል <laughs> ወይም ደግሞ የጠራውን ሙአዚን በድለኸዋል ወይም ደግሞ ዳዕዋ አድርጎ ነበር እከሌ እከሌ ዳዕዋ አድርጎ ስለነበር እከሌን በድለኸዋል ወይም ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ስለነበር ነብዩን በድለሃል አይባልም። ሰላት የተወሰነ የማንን ሐቅ ነው ያጓደለው? የአላህን ሐቅ ነው። የአላህን ሐቅ ማጓደሉ ደግሞ ከሁሉ ይባሳል። የአላህ ሐቅ ነው ማለት ነው። ታዲያ ከአላህ ሐቆች የመጀመሪያ ሙሐሰባ ሲጀመር የሚጀመረው ከየት ነው? ከሶላት ሶላት። ይሄ እንግዲህ የሶላትን በጣም ትልቅነቱን የሚያሳየው በፊል ሐዲስ በሐዲስ ውስጥ ምን የሚላለ ይኸው ኢነ አወለ ما افترض الله على الناس من دينهم الصلاة الله مجمريا سوش لي قديتا يا درجو نجر من دينهم كدينات وسط الصلاة صلاة نو إلى الله مجمريا قديتا يا درجو አንድ ሰው ዲን الإسلام ተቀበልኩ ሲል መጀመሪያ እሱ ላይ ግዴታ የሚሆነው ከምንም በፊት ሰላት إن أول ما افترض الله على الناس من دينهم الصلاة وآخر ما يبقى الصلاة مجرشة كدين الميكارو مجرد دمو صلاة نوال من صلاة سوتش يستنى في يستنى في النار صلاة المكر وأول ما يحاسب به الصلاة عند سوك الله فيت مجمر يمي يعني تجيكم من مرمرو كمنو يلال كصلاة ويقول الله الله يلال من انظروا هل لعبدي انظروا في صلاة عبدي يا بارين صلاة تملكتين فإن كانت تامة الصام ملون دهنت صلاة صدره ملون دهنة كتبت تامة ملو تدلات في الصحة اللجي وإن كانت ناقصة بدل يهنش دهن يقول الله يلال انظروا تملكتوا هل لعبدي من تطوع لباريك تطوع اللون ከተጠዋዕ ማለት ጭማሪ ሶላቶች ባዕድያ ቀብልያ የተባሉ የሚሰገዱ አሉ አይደለም እነዚህ ተጠዋዖች ይባላሉ ጭማሪዎች ሱና ሶላት የምንላቸው በተለምዶ እነዚህን አለው ወይ ይላል አላህ ፈኢን ውጂደ ለሁ ተጠውዑን ሱና ሶላት ሰግዶ እንደሆን ተጠውዕ ሌላ ጨምሮ እንደሆን أتمت الفريضة من التطوع وإن تمت الفريضة من التطوع تمولى لك ما الفريضة قديتا يهون الشواء من التطوع قدلت نبر بطار لم يتلاقي እንግዲህ ሰላት ላይ ሲሰግድ እንከን ነበረው ማለት ነው ሰውየው ያው ሀሳብ ወደ ሌላ ይሄዳል እያንዳንዱ ሰው እንደዚህ ነው የመሳሰለው ከምን ይጠገንለታል كسنة صلاة كسنة صلاة في التبني لفن فإن وجد له تطوع تطوع سجي وتمت الفريضة من التطوع ثم ولى لك فريضة تتطوع وعن عبد الله بن عمر رضي الله عنهما كعبد الله بن عمر اللهم كم ترى تشون قال إن رجلا جاء إلى النبي صلى الله عليه وسلم عند سور النبي صلى الله عليه وسلم متانا فسأله عن أفضل الأعمال فسراوت كل بلاء له طيقات فقال رسول الله صلى الله عليه وسلم الصلاة النبي صلى الله عليه وسلم صلاة نوال ثم قال مه كذا من دنو على مه ملو كذا من دنو قال الصلاة صلاة نوال ثم قال مه كذا قال الصلاة ثلاث مرات صفت بدي النبي صلى الله عليه وسلم صلاة صلاة صلاة قال فلما غلب عليه الآن دو آه نذر سيشنفበት فلما غلب عليه قال رسول الله صلى الله عليه وسلم النبي صلى الله عليه وسلم من قالوا الجهاد في سبيل الله كصلاة وحرام عند سو صلاة سينورون جهاد ومن جهاد الجهاد في سبيل الله بالله من قال لي متاقل نو جهاد نو رواه الإمام أحمد وابن حبان وقال صلى الله عليه وسلم نبي صلى الله عليه وسلم بلا استقيموا قتبلوا بالله تزاز له ولن تحصوا ሁሉንም የአላህ ትእዛዞች ታዲያ ጨርሳችሁ ቀጥ ማለት አትችሉም አሉ ነቢ ስ ወለም ትሕሱ ማለት ይሄ ሁሉም የአላህ ትእዛዝ ላይ ጨርሶ ቀጥ ማለት ይሄ ከብድ ولن تحصوا واعلموا اوقوا ان خير اعمالكم الصلاه مرط مرط تزرغوا تاريخ كله سلام ما من يدرك المال وانا وانا يجاد لذا نقول ان شاء الله صلى الله عليه وسلم اوقوا ان خير اعمالكم الصلاه كسرا وتشاتوا بطان طرو كل بلا يهنا ومن دون قالوا صلاتنا ولا يحافظ على الوضوء الا الا مؤمن بوضوء لا أي كثاتلم أي تبابتم مؤمن إن كان هذا لم وسئل صلى الله عليه وسلم رسول عليه الصلاة والسلام تطيق عمن يدخل الجنة جنة سلم يسكب نجر فقال بلوال عليك بكثرة السجود لله سجود لله الله بمبدأ أدرهن عليك أدرهن بكثرة السجود لله سجود لله الله بمبدأ فإنك أن تقول لا تسجد لله سجدة عنديت مدفع لا الله تدفع إلا رفعك الله بها درجة الله درجان كف بها درجه وحط عنك بها خطيئة بس صام دم الله سبحانه وتعالى وانجل كان تلي بيرقف يهون انجي رواه مسلم مسلم زقوه وهذه الأحاديث النزيح حديثك في فضل الصلاة በሰላት ደረጃ ወይም በሰላት ፈብል ዙሪያ የተናገርናቸው ቀሊሉን ሚን ከሲሪን ጥቂት ከብዙ ናቸው ጥቂቶች ናቸው ከብዙ ፈብሎች ማለት ነው ስለ ሰላት የተነገረ ሐዲስ በጣም ብዙ ነው ያለው እቅተሰርና አሳጥረናል አሉ አለይሃ በእነዚህ አሁን በጠቀስናቸው እንግዲህ አሁን የጠቀሱት ራሱ ብዙ ነው። ከመሆኑም ጋር አሳጥረናል አሉ። ኸውፈን ሚነ ተጥዊል ወልመለል ኸውፈን ሚነ ተጥዊል ማርዘምን ፈርተን ወልመለል ስልቸታንም ፈርተን ይሰለቻል በማለት በጣም ሲበዛ እንግዲህ እንደዛ እንዳይሆን እስቲ አጠር ይበል ብለን ነዋል። ወአማ ፈዋኢዱ ሰላህ የሰላት ፈዋኢዶችን በተመለከተ ጥቅሞችን በተመለከተ ፈከሲረቱን ብዙ ናቸው ጥቅሞች ላ ዩምኪኑ ሐስሩሃ መገደብ አይቻልም። እነዚህ ብቻ ናቸው ብሎ መገደብ አይቻልም። ቆጥሮ ቆጥሮ አሁን እነዚህ ብቻ ናቸው ተብሎ አይባልም ማለት ነው። ሰው የማይደርስባቸው ራሱ ጥቅሞች ይኖራሉ ማለት አንዳንድ ሰው አሁን ስለ ሰላት ሲያወራ ቀጥታ የሚያወራው ስለምንድን ስለ ሳይንሳዊ ስለሆነው ነገር ነው። ጎንበስ ሲል አንድ ሰው እንዲህ እንዲህ እንዲህ እንዲህ ብሎ ባዮሎጂ ያወራል ማለት ከዛ ስጁድ ላይ በሚሆን ሰዓት ደግሞ እንዲህ ያለ የደም ዝውውር አለ ምናምን። ይሄ እንግዲህ አስቡት። ይሄ በሐዲስ ላይ ያልመጣ ምናምን ነው። ጥግ ያለ ነገር ነው። ገባናል? ጥግ ያለ ነገር ነው። ከዚህ በላይ በጣም አሳሳቢ ነገሮች አሉ። ኢንሻአላህ አሁን እነሱን ነው የምናያቸው። እንዛ ፈሚን ፈዋኢዲሃ ያም እንግዲህ ቢጠቀስ ጠቅሶ ጠቅሶ ይሄም አለ ብሎ ቢል አንድ ሰው ችግር የለው። ነገር ግን ከሁሉ በላይ መጠቀስ ያለበት የአኸራ ጉዳይ ነው። ገባናለ ነቢዩ ስ ስለም ለደም ዝውውር ምናምን አይደለም ሰላት ትገዱ ያለ ለጀነት ትልቁ ያ ጀነትን የመሰለ ነገር ስለሌለ ማለት ፈሚን ፈዋኢዲሃ ከሰላት ፈዋኢዶች ውስጥ ይሄ ሚን የሚለው ውስጥ የሚለውን ይጠቁመናል። ከዛ ውስጥ እንግዲህ ምንድን ነው ይኸው ሼክ እንደሚናገሩት ሚን የሚለው አነጋገራቸው የሚያስገነዝበን ከዛ ውስጥ ሲሉ ፈጽሞ ማሳበብ አይቻልም ማለት ነው። የሰላት ፋኢዳው ይሄ ነው ብሎ ሁሉን መጨረስ ስለማይቻል ውስጥ እየተባለ ነው የሚነገረው። ከዛ ከፈዋኢዶቹ ውስጥ አንደኛ አነ ቢሃ ቁረተ ልዐይን በሷ በሷ አለ ይላል። ምን ቁረተ ልዐይኒ የአይን ማረፊያ የአይን ማረፊያ ወጡመእኒነተ ልቀልቢ የቀልብ መረጋጋት ወራሐተ ነፍሲ የነፍስ ደስ መሰኘት እረፍት ይህ እንግዲህ ሁላችንም አይተነው ይሆናል ሐታ ሰላት ሲያመልጥህና ወይ ሱብሂ ላይ ስትሳነፍ ያለው ዱካክ ወይ የዛን ቀን ያለው ረብሻ ይታወቃል ማለት ነው መን አዕመ አላሁ በሰረሁ ወበሲረተሁ አላህ ስብሓነሁ ወተዓላ አይኑንም ልቡንም ድርግም ያደረገበት ሲቀር የዚህ አይነቱ አይታወቀውም ራሱ በምን ምክንያት እንደጨለመበትና በምን እየተጨናነቀ መሆኑን አያውቅም። ነገር ግን ያው ምስጢሩ ምንድነው? አላ ቢዚክሪላሂ ተጥመኢኑል ቁሉብ ቀልቦች የሚረጋጉት በአላህ ዚክር ነው። ከአላህ ዚክሮች ውስጥ በጣም ትልቁ ደግሞ ዚክር የዚክር አይነቶች ቁርአኑ፣ ተስቢሑ፣ ይሄ ተሕሚዱ፣ ተክቢሩ፣ ተህሊሉ፣ ላኢላሃ ኢለላህ ማለቱ ሁሉ የተሰበሰበበት ምንድነው سلام يذكر أي نفر كتكبير جمرا كما جرى شعب أن نفر يذكر أي يا يمول نوال سلزيم أن ديت قلب أي الرياء قال الله من يجال ألا بذكر الله تطمئن القلوب كذكر الله بتأم تلك ذكر واجب هنا ذكر صلاة وراحه النفس قن يبتال عليها ولذلك كان النبي صلى الله عليه وسلم الذين والنبي صلى الله عليه وسلم ሑቢበ ኢለየ ሚነ ዱንያ ኒሳኡ ወጢቡ ይላል። ከዱንያ ወደ እኔ ተወደዱ አኒሳኡ ሴቶች ሴቶችን ማገባት ማለት እንግዲህ ባህታዊነት ምን አይደለም ማለት ነው። በዲን ኢስላም የተደገፈ አይደለም። ረሱሉ ዓለይሂ ሰላቱ ወሰላም ላ ረህባንየተ ፊዲን በዲን ባህታዊ መሆን የለም ብለዋል። ዲን ውስጥ ምን የለም ባህታዊነት የለም። እኛ ዲን ውስጥ መንኩስና ምናምን የሚባል ነገር የለም ማለት ነው። አንድ ሰው ዒባዳ ብሎ ማግባት ቢተው ወንጀለኛ ነው የሚሆነው። በእኛ ዲን ዒባዳ ነው። እኔ አለማግባቴ ራሱ ምንድን ነው አምልኮች ነው። አላህን የማመልክበት አምልኮች ነው በሚል ከሆነ ቢድዓ አይቻልም። ሶስት ሰው የነበሩ በነቢያችን ዓለይሂ ሰላቱ ወሰላም ጊዜ አንደኛው መጀመሪያ ሄደው የነቢዩ ዓለይሂ ሰላቱ ወሰላም የዒባዳ ሁኔታ ጠየቁ። ሲጠይቁ የነቢ ስላ ስለም ዒባዳ በጣም ብዙ ነው። ነቢዩ ስላ ስለም ተምሮልሃል ተብለው ስለተባሉ ተምሮልሃል ከሚባለው አንጻር ደግሞ ይህ ትንሽ ነው እንዲህ ያሉ ከአነሁም ተቃሉ። ከዛ ምን አደረጉ? አንደኛው እኔ አላገባም ብሎ ወሰነ። ቀደም ብዬ ዒባዳ መስራት ነው እንጂ አላገባም ነው አንደኛው ደግሞ እኔ ሌሊቱን አልተኛም፣ ሌሊቱን ሙሉ ሁሌ እሰግዳለሁ፣ ምንም አልተኛም። አንደኛው ደግሞ ቀን የተባለ አያልፈኝም፣ ሁሉንም ጾመዋለሁ፣ ሁሉንም ጾመዋለሁ። ወይም አንድ ሪዋያ ላይ አንዱ ስጋ አልበላም እንዳለ መጥቷል። እንደዚህ ያለ ረሱሉ አለይሂ ሰላቱ ወሰላም ሲሰሙ ይህንን አንቱም ለዚነ ቁልቱም ከዛ ወከዛ አሏቸው። መጀመሪያ እንግዲህ ማጣራት ነው የሚገባው። እንግዲህ አንድ ሰው ላይ እንደዚህ ብላችኋል። አሁን መስጊድም ላይ ቢሆን የሆነ እንደዚህ ያለ ሰው ቢኖር ማን ያለው እነማን ናቸው ይሄንን ያሉት ብሎ አንድ ሰው ማጣራት አለበት እንጂ ብድግ ብሎ ብድግ ብሎ ማይኩን ይዞ ስድብ ቢጀምር እንደሚባለው መጅኑን እናንተ ዝም ብሎ ይሰድባል እንዴ ነው የሚሉት። ስለዚህ ምን ያስፈልጋል? መጀመሪያ ማጣራት ያስፈልጋል ማለት አሁን ረሱሉ አለይሂ ሰላቱ ወሰላም እንደዚህ ሲባል ሄዱና ሰዎቹን ይዘው ምን አሏቸው? እናንተ ናችሁ እንዲህ እንዲህ አላችሁ። ይሄ ነው መጀመሪያ የሚቀደመው ማለት ከዛ በኋላ ሰዎቹ ምን አሉ? አዎ እኛ ነን፣ አዎ እኛ ነን ሲሉ የዚህን ጊዜ የአላህ መልክተኛ አለይሂ ሰላቱ ወሰላም እኔ ከእናንተ የበለጥኩኝ አላህን እፈራለሁ ይህንን ነቢዩ አለይሂ ሰላቱ ወሰላም የሚናገሩት ለዳዕዋ ነው። እንደገና ደግሞ አላህ ስብሓነሁ ወተዓላ በእሳቸው ላይ የሰጠውን ኒዕማ ፈአማ ቢኒዕመት ረቢከ ፈሐዲት ከዛ አንጻር እንጂ ለጉራ አይደለም። እኔ ከእናንተ የበለጥኩኝ አላህን እፈራለሁኝ፣ ከእናንተ የበለጥኩኝ ጠንቃቃ ነኝ አሏቸው። ነገር ግን ሌሊቱን እንደምሰግድ ሁላ እተኛለሁ። ስለዚህ መተኛት አለባቸው። ከእናንተ ውስጥ አልተኛም ሙሉ ለሙሉ ሁሌ አልተኛም የሚለው አቋም ስህተት ነው አሉ። እንደገና ደግሞ ሁሌ እጾማለሁ የሚለውም አቋም ስህተት ነው። ለምን? እኔ አንዳንዴ እበላለሁኝ ቀኑ ላይ አፈጥራለሁኝ፣ አንዳንዴ ደግሞ ሱና ጾሞችን እጾማለሁ። መሆን ያለበት እንደዚህ ነው እንጂ ሁሌ እጾማለሁ ይህም ስህተት ነው አሏቸው። ቀጠሉ ወአተዘወጁ ኒሳ ሴቶችን ደግሞ አገባለሁኝ። ፈመን ረጊበ አን ሱነቲ አሁን እንግዲህ ከምን ጋር አያያዙት ጉዳዩ ማለት ነው ከነቢዩ ስለ ሰለም ሱና እንደ መጥላት አያያዙት የእነዚህን ሰዎች ሁኔታ ለዛ ነው ነቢ ስለ ሰለም ምን አሉ ከሱኔ የጠላ ከኔ አይደለም ማለት ከሱኔ የጠላ ከኔ አይደለም መሆን የለበትም ያው እስከዚህ ድረስ ትልቅ ደረጃ ሊያዳረስ ይችላል። ሚንከባኢሪ ዙኑብ ሊሆን ነው። ስለዚህም ማግባት የሚባለው ጥሩ ነው። ለማን ነው የምንለው? ሊመን ከሙለት አህልየትሁ ሊያገባ ደረጃ የደረሰ ሰው ካለ ማግባቱ በጣም የተወደደ ነው። ማግባት የሚጠላለት ሰው አለ፣ የሚወደድለት ሰው አለ፣ ዋጅብ የሆነበት ሰው አለ። የሚጠላው ሐቁን ለማይወጣ ሰው ነው። ዋጅብ የሚሆነው ሐራም ላይ ወድቃለሁ ብሎ ለሚፈራ ሰው ካላገባ ዚና ላይ የሚወድቅ ከሆነ አንድ ሰው ማግባቱ ዋጅብ ነው። አያችኋል? ለምንድን ነው ዋጅብ ነው የምንለው? ማ ላ የቲሙ ልዋጅቡ ኢላ ቢሂ ፈሁወ ዋጅብ ዋጅብ በሱ እንጂ የማይሳካበት ነገር ዋጅብ ነው ይላሉ ዑለሞች። ሰውየው ከዚና መራቁ ዋጅብ ነው አይደለም? ዋጅብ ነው። ስለዚህም ከዚና መራቅ አልቻለም ሰውየው። ምንድን ነው መፍትሄው? በቃ ማግባት ነው። ማግባቱ ስለዚህ ዋጅቦበታል። ስለዚህ ሰዎች አጠናና ቆርቆሮ ሰብስበውም ቢሆን ጎጆ ቀልሰው ያውጡት። ይህንን ዜና ላይ ከሚወድ መዳር ነው ማለት ነው። ሰብሰብ አድርጎ የሆነ መቋቋሚያ ሰጥቶ ተባረከላሁ ፊክ ይበሉት። አላህ በረካ ያድርግልህ። መዝጩ ኑር ብሎ ማውጣት ያስፈልጋል ማለት እንደዚህ ያለ ታዲያ ሰዎች ይወላችሁ አንዳንዴ ምን ጎርጓሪ ምን ያወጣል እንደሚባለው ሄደው ሳይደርሱ ይጎረጉራሉ። ሄደው ሳይደርሱ ከሴቶች ጋር ግንኙነት ወሬ ምናምን እንደዚህ ይጀምራሉ። ከዛ በኋላ መጀመሪያ ቀልባቸው ውስጥ ያልነበረው የሻህዋ መጠን ያድግና በጣም እየበረታ ይመጣል። ጭንቅላታቸው ላይ ይመጣል። በጣም ጭልጭል ስትል የነበረች በኋላ የእሱን አቅል ጭልጭል እያደረገች እሷ በጣም ትልቁን ቦታ ትቆጣጠራለች። ከዛ በኋላ ሰውየው ምንድነው የሚሆነው? ከተለያየ ዒባዳ ይዘናል። ለምን ወይ የማግባት አቅም ኖሮት አላገባ። አቅሙ ቢኖረው ቀጥታ ይገባበታል። አቅሙ ስለሌለው ምንድነው የሚያደርገው ማለት ነው? ዋሎ ይቀራል። የሚይዘውን የሚጨብጠውን ያጣል። <laughs> እዚህ ነው እኮ ሀጂ መሐመድ ወሊ ምንድን ያል ስለ ቢዋይ ሲያወሩ በሁለት መቃጠል ነው። አለመግባት ሁለት መቃጠል ነው። ወይ ወንጀል ትሰራና አኸራ ላይ ትቃጠላለህ፣ ወይ ደግሞ ወንጀል አትሰራም <laughs> ዱንያ ላይ በሻህዋ ትቃጠላለህ። <laughs> አለመግባትን እንደዚህ ወደ አልሙሂም ሻህዋ ራሱ የራሱ እሳት አለው። ግን ደግሞ የጀሀነም እሳት አሸዱ ሐረን ለው ካኑ ያዕለሙን የበለጠ የበረታ ቃጠሎ ነው ጀሀነም ማለት እነሱ ቢያውቁት ማለት ነው። ስለዚህም አንድ ሰው እንደዚህ ያለ እንትን ካለው እንደዚህ ያለ ችግር ውስጥ ከገባ በጣም ሻህዋ የሚያስቸግረው ከሆነ ማግባን ያለበት ማግባን ያለበት ቤተዘመድ ሰብስቦ አልቻልኩም ዳሩ ይበላል። ይህንን ነው ማድረግ ያለብን። ኸይርሽ <clears throat> ለማንኛውም ነቢዩ ስለ ላሁ ሰለም ምን ባሉበትን ያነሳ ነው ሑቢበ ኢለየ ሚን ዱንያ አኒሳ ከዚህች ዱንያ ወደ እኔ ተወደዋል ሴቶች ብለዋል ሴቶች ማለት እንግዲህ ይሄ ምድረ ተኩላዎች ሁላ እንደሚሰሩት እንደዛ አይደለም ሴቶች ማግባት ነው ብያል ትርጉሙ እሺ ወጢቡ እንዲሁም ደግሞ ሴቶችና ምናል ሽቶ ሽቶ አይ ወጁዒለ ቁረቱ ዐይኒ ወጁዒለ ተደረገ ቁረቱ ዐይኒ የዐይኔ ማረፊያ ፊ ሶላህ ችንስ ዋናው ዓላማ መጣንባት ፊ ሶላህ የዐይኔ ማረፊያ ምን ላይ ተደረገ? ሰላት ላይ። ስለዚህ ሰላት ምንድን ነች ማለት ነው? ቁረቱ ዐይኒ አልሙእሚኒን የሙእሚኖች የዐይን ማረፊያ ነች። وكان يقول النبي صلى الله عليه وسلم ينوب نبر ይላል قل يا بلال قم يا بلال አንተ ቢላል ሆይ ተነስ ፈአሪሕና ቢሰላ በሶላት ምን አድርገን እረፍትን ስጠን ሶላትን ያው አዛን ብለህ ወደ ሰላት ንግባና እረፍታችንን እናገኝ ነቢ ስ ሰለም እረፍት የሚፈልጉት በሰላት ነበር ነው ከሰላት እረፍት ሳይሆን በሰላት እረፍት በሰላት እረፍት ሰላት በመስገድ ፈሰላቱ ዚክሩን ይላል ቅድም የተናገርኩትን እያመጣላችሁ ታወሰን ሰላት ዚክር ነው አለ ወቢዚክሪላህ ተጥመኢኑል ቁሉብ بالله سبحانه وتعالى ذكر دمو قلبك يرجع قالوا إيه قرآن وبذكر الله تطمئن القلوب وصلة بين العبد وربه باند باريانا بالله سبحانه وتعالى بقيته ما هكل يعلم دمو صلتنا صلة مال نجنانيا يقوم المصلي بين يدي ربه سجاد كجيته في تيكو مال خاشعا يفر ذليلا أي يتنانس يسبح بحمده الله سجانا وقال يا ወየትሉ ኪታበሁ የአላህን ቁርአን ያነባል ወዩዓظሙሁ ቢቀውሊሂ ወፊዕሊሂ ወፊዕሊሂ በንግግሩ አላህን ያተልቃል በተግባሩም አላህን ያተልቃል ጎንበስ እያለ እንደገና ደግሞ ከዚህ ጀምሮ ማለት ነው እጅ ከመስጠቱ ጀምሮ እንደዚህ ብሎ ከሚለው ጀምሮ አላህን ስብሓን ወተዓላ ያተልቃል እንደዚህ ብሎ ማለቱ መተናነሱን ነው የሚያሳየው አይኑም ወደ መሬት ነው የሚጣለው ወይም ደግሞ መሬት ላይ ነው የሚያየው ማለት ነው። ከዛ ወደ ጉልበቶቹን ይዞ ሲያጎነብስ ያለው ከዛ ሲደፋ ያለው ይህ ሁሉ በየተግባሩ ምን እያደረገን አላህን እያተለቀ ነው ማለት ነው። በንግግሩ አላህን እንደሚያተልቀው በተግባሩ አላህን እያተለቀ ነው። ወዩስኒ አለይህ አላህ ላይም እያወደሰ ነው። ቢማ ሁዋ አህልሁ ቢማ በነገር ሁወ እሱ የሆነ ነገር አህሉሁ አላህ የሱ ተገቢው በሆነ ነገር አላህን ስብሓነ ወተዓላ ለአላህ ተገቢ በሆነ ነገር አላህን ያወድሳል ማለት ነው። ወየስአሉሁ ሓጃቲ ዲኒሂ ወዱንያ ويسأله ይጠይቃል አላህን حاجة دينه የዲኑን ሓጃ ودنياه የዱንያውንም فهي ሰላት ማለት روضة ጨፌ ነች ያኒዓቱን የበሰለች فيها በእሷ ውስጥ ሚን ኩል ዘውጅን በሂጅ ሚን ኩል ዘውጅን ከየ ጥንዱ አለ ከየ ነገሩ አለ ማለት ነው። በሂጅ የሚያምር ይሆን ፊሃ ሚን ኩል ዘውጅን ከየ አይነቱ አለ ምን በሂጅ የሚያምር ይሆን ይህ ብሎ ማለት የተፈለገው ሁሉ መልካም ነገር ያለበት የሆነ ነው ማለት ነው። ሁለተኛ أنها تنهى عن الفحشاء والمنكر صلاة كصيافنا كمنكر مالت كمدفو كهنا نقر مثل كلوانو إلى تنهى إذا صلاها الإنسان على الوجه الذي أمر به አንድ ሰው በታዘዘበት በሆነ መልክ ከሰገደው ሰላቱ ራሱ ከምን ያግደዋል? ከምን ያግደዋል? ትላንት ምን ብለናል? ወለዚነ እህተደው ዛደሁም ሁደን የተመሩትን አላህ ምን ይጨምርላቸዋል። ስለዚህ ሶላት የሚሰግድ ሰው ሶላቱን ጠብቆ የሚሰግድ ከሆነ ሁሌ በሶላት ላይ ኢስቲቃማ እያገኘ ሶላቱን ዝም ብሎ ጎንበስ ቀናውን ሳይሆን ማዕናውን የሚያወቀው እየተገነዘበው የሚሰግድ ከሆነ ሂዳያን እየጨመረ እየጨመረ እየጨመረ ነው። ለዚህ ነው ከውጭ ካለው ሰው ምንም ቢሆን መስጊድ ያለ ሰው ነው የሚሻለው። ወደ መስጊድ የተጠጋ ሰው ይሻላል። መስጊድ ካለው ሰው ደግሞ የበለጠ ጥሩም የሆነው ምን አይነት ነው? ሰላቱን እየተገነዘበ የሚሰግደው ሰው የበለጠ ሂዳ ያገኝ ስለሚሆን ጥሩ ነው ጥሩ ነው የሚሆነው። قال الله تعالى الله بلال إن الصلاة تنهى صلاة تكلكلالك عن الفحشاء كالطيات والمنكر كمنم كمن كونجلي وذلك يهم لما يحصل للقلب بالصلاة من إنابة إلى الله لما يحصل لم يجن نجر نوكو للقلب لقلب بالصلاة بصلاة من إنابة إلى الله ودا الله من ملس الجنة قلب ودا الله سبحانه وتعالى يملس سلزمه هي ودا الله سبحانه وتعالى سلم يملس وحضور بين يديه كالسوك الله في تم دمه حضور سلميون كالله في سلمي جنيك ألبوم مالتنا وقوة في الإيمان واستنارة في القلب با إيمان ليت أنا سلمي فتر بقلب ليت مو برهان سلمي جمر وصلاح في الأحوال بهني توجه ليت مو أه مستتعتل سلمي متان ፈላ የዛሉ አይወገድም ጣዕሙ ዛሊከ የዚህ ነገር ጥፍጥናው ፊ ቀልቢሂ በቀልቡ ውስጥ ከአላህ ፊት ቆሞ ሰግዷል ያ ከአላህ ፊት ቆሞ የሰገደበት ቀልቡ ከአላህ ፊት ሁዱር አለው ከአላህ ፊት ሁሌ ምን ይሆናል ይገኛል ይህ ሁሉ ማለት አላህን ስብሓነሁ ወተዓላ ማስታወስ ይጀምራል የኢማንን ጥንካሬ ያገኛል በሶላቱ ቀልቡ ላይ ደግሞ ብርሃን አላህ ይሰጠዋል ነገሮች ያምሩለታል ወይም ይስተካከሉለታል። ይህ ነገር ከሰውየው ቀልብ ላይ ምን አይነት ተጽዕኖ ይፈጥራል? መልሶ ፈላ የዛሉ ጣዕሙ ዛሊከ ፊ ቀልቢሂ ጣዕም ይፈጥራል። ጣዕም ይፈጥራል። የዚህ ነገር ጣዕሙ ይላል ይኸው ጣዕሙ በቀልቡ ላይ አይወገድም። ወኩለማ ሀመ ቢሙንከሪን መጥፎን ነገር ለመስራት ባሰበ ጊዜ አው ፋሕሻ ወይ ደግሞ አጸያፊ ነው نصرات بفلق قدي تذكر تلك الصلة بينه وبين ربه بس النابة الله ما أكل ينبرون يعني من جنة يصطوسا فابتعد عن ذلك بزهم يتنسى في ركس صوصنيا أنها عون للإنسان على أمور دينه ودنياه بدين منهم بدنيا وبدي اتش صلاة لأن دسو متاقجانج متاقجانج ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ ብሏል፣ ወስተዒኑ ታገዙ ቢሰብሪ በትዕግስትና ወሰላህ በሰላት። እንግዲህ አንድ ሰው የሆነ ነገር ሲከብደው ሁለት ረክዓ ቢሰግድ ይሄ አላህ ስብሓነሁ ወተዓላ በሰላት እንድትታገዝበት ያደረገው ስለሆነ ተገቢ ነው። ነቢያችን ዓለይሂ ሰላቱ ወሰላም ይመጣልናል ሁኔታቸው وكان النبي صلى الله عليه وسلم إذا حزبه أمر النبي صلى الله عليه وسلم የሆነ ነገር ሲገጥማቸው ጊዜ ሐዘበሁ ሲገጥማቸው ጊዜ ሰላ ይሰግዱ ነበር። ያኒ ማለትም መግጠም እንዴት ነው? ኢዛ አህመሁ አምሩን የሆነ ነገር ሲያሳስባቸው ጨነቀ ሲላቸው ወዴት ነው? ወደ ሰላት ነው የሚቸኩሉት ማለት ነው። ሐታ እንደውም የተለያዩ ችግሮች ሲመጡ የመሬት መንቀጥቀጥ ሊሆን ይችላል፣ ወይም የጨረቃ መጋረል ሊሆን ይችላል፣ የፀሐይ መጋረል ሊሆን ይችላል። የተለያዩ ተፈጥሯዊ የምንላቸው ችግሮችም ሐታ ሲከሰቱ ነቢያችን አለይሂ ሰላቱ ወሰላም ተፍዘዑ ኢለ ሰላህ ነው ወደ ሰላት ደንግጡ ማለት ድንጋጤያቸው አንድ ሰው እንዴት ነው የሆነ ችግር ዱብ እዳ ቢመጣበት እንደው የሆነ ድንገተኛ አደጋ ወዲያው የሚደውለው በጣም የሚወደው ይደርስልኛል ብሎ የሚለው ሰው ጋር ነው የሚደውለው ማለት እናንተም ፈፍዛዑ ኢለ ሶላ እንዲህ ያሉ ችግሮች ሲከሰቱ ምንም ወዴትም የሚጮህባቸው አይደለምና ትላልቅ ችግሮች ናቸው። ፍጥረታት ምንም የሚያደርጉት አይደለም፣ መፍትሄ የሚሰጡበት አይደለም። ወደ አላህ ፍጠኑ ነው የሚሉት። በምን ወደ ሶላት በሚሄድ ፈፍዛዑ ኢለ ሶላ ወደ ሶላት ደንግጡ ማለት ነው። ኸይር ታዲያ ሶላት ለትንሹም ለትልቁም ችግር የመደንገጫ ነው ማለት የመደንገጫ ማለት ሰው ደንግጦ ወደዛ ቶሎ የሚገባበት ነገር ነው። አራተኛ ሰላትን ጥቅሙን ከሚያጎሉት ውስጥ ማ ረተበ ላሁ ዐለይሃ ሚን አልአጅር አልዓዚም ወልኸይር አልከሲር ማ ረተበ አላህ እሷን አስከትሎ የተናገረው ነገር ነው። ሰላትን አስከትሎ ያስቀመጠው ነገር ከምን ከምን من الأجر العظيم كتلك من دانا والخير الكثير كبزو كهنا خير الله سبحانه وتعالى تلك من دا بزو يهونا خير الله بلو يقبو نا آه، يسك أمت أو يهونا من دا يهنا ونقديه أرادتني وتلك وتلك قال النبي صلى الله عليه وسلم نبيتنا عليه الصلاة والسلام بلوال خمس صلوات كتبهن الله على العباد الله سبحانه وتعالى بباروت في قديتا ديتا يا للرقاتشو امست صلاة وتشالوب فمن جاء بهن بالنسو يمتاسو يتقبراتشو مالتو لم يضيع منهن شيئا استخفافا بحقهن كان له عند الله احد ان يرسله الجنه فمن جاء بهن النسو نفت مساو لم يضيع منهن شيئا كالنسو من لم يلاقوا እስትክፋፈን ቢሐቅህና ሐቃቸውን እንደ ትንሽ አስቦ ወይም ደግሞ አይቶ እንደ ትንሽ አስቦ ሐቃቸውን ከነሱ ምንም ያላጓደለ ገበራል ለም ዩضይዕ የሚለው ምንም ያላጓደለ ሚንሁነ ከሰላቶቹ ሸይአን አንዳችንም እስትክፋፈን ቢሐቅህና ሐቃቸውን ወይም ደግሞ ያላቸውን ነገር ዝቅ አድርጎ በማየት ማጓደል ከዚህ የተቆጠበ ሰው ዝቅ አድርጎ ከማየት ሰላቱን ዝቅ አድርጎ በማየት ማጓደል አለ አይደለ? ከዚህ አይነቱ ነገር የተቆጠበ ሰው አሉ ይኸው ፈመንጃ ቢህን ለም ዩضይዕ የሚለው ለም ስላለ ማለት የዚህ አይነቱ ሰው ሐቃቸውን ዝቅ አድርጎ የሶላቱን ሐቅ ማለት ነው ደረጃ ዝቅ አድርጎ አይቶ ማጓደል ከዚህ በሽታ የተጠበቀ ሰው ካነ ለሁ ዒንደ ላህ አህዱን አላህ ዘንድ አህድ አለው። አህድ ማለት ቃል ኪዳን አለው። አን ዩድኪለሁ ልጀነህ ጀነት ሊያስገባው ማንን? ሶላትን ዝቅ አድርጎ አይቶ ምን ያላደረገ ያላቋረጠ ግልጽ ነው አማርኛ قال النبي صلى الله عليه وسلم نبي صلى الله عليه وسلم ብለዋል الصلاة نور صلاة ብርሃን ነው يعني ማለትም እኮ የፈለጉት ምንድነው ኑራን ፊል ቀልቢ ቀልብ ላይ ብርሃን ነው ወልወጅሂ ፊት ላይ ብርሃን ነው ወልቀብሪ ቀብር ላይ ብርሃን ነው ወልሐሽሪ መሰብሰቢያ ላይ ብርሃን ነው የቅያማ ቀን ሐሽር ላይ ሰዎች ይሰባሰባሉ አይደል እዛ ላይ ብርሃን ቀብሩ ላይ ያበራለታል ሐሽር ላይ ያበራለታል ዛሬም ሐታ ሶላት የሚሰግድ እና ሶላት የማይሰግድ ሰው ካፊሮቹ እኮ ፊታቸውን አይደለም የሚያስታውቀው የሆነ ጨለመት ነገር አለ ፊታቸው የፈለገ ቀይ ሰው ቢሆን ማለት ነው ይህ ሙእሚኑ ደግሞ የፈለገ ደቡብ ህዝብ ቢሆን ወላ ወላ ምንድነው የሚያበራ ነገር አለ ወላ አፍሪቃ ሆይሁን ምን ማለት ነው እሺ وعن عبد الله بن عمر رضي الله عنهما عن النبي صلى الله عليه وسلم أنه ذكر الصلاة يوما إذا <clears throat> عليه الصلاة والسلام أنه ذكر الصلاة يوما عندك صلاة نسو فقال من حافظ عليها صلاة ليس تطبق سو كانت له نورا ለሱ ብርሃን ትሆነለታለች ወቡርሃንን ኑረን የሚለው ብርሃን ነው ቡርሃን ሲባል ደግሞ ሌላ ጉዳይ ነው ቡርሃን ማስረጃ አማርኛ አይደለም ኑር የሚለው ብርሃን፣ ቡርሃን የሚለውስ ማስረጃ ትሆንለታለች። መቼ ነው ማስረጃ የምትሆነው? ዱንያ ፊል ቀብር ወልሐሽድ። ዱንያ ላይ ሰውየው ምን ይባላል? እሱ ጥሩ ሰው ነው፣ ሰላት መስጊድ ላይ እኮ አየዋለሁ፣ ሰላት ይሰግዳል፣ ቡርሃን ነው። ቀብር ላይ ራሱ ሰላቱ ማስረጃ ሆኖ ይመጣል። ቀብር ላይ ሐሽረን ላይ እንደዛ ቡርሃን የሚለው ነገር ኑር የሚለውንም ቅድም እንደዛ አይደለም የፈሰር ነው በዱንያም በምንም ፊቱም ላይ ቀልብ ላይ ፊት ላይ እንደገና ደግሞ ቀብር ላይ ሐሽር ላይ ማለት ወነጃተ የውመል ቂያማ የቂያማ ቀን ደግሞ ነጃ መውጫን የምትሆነው ነጃ ነች አሉ ነጃ ማለት ከክስረት የሚወጣበት ነገር ነጃ የሚወጣ ميدانبت مالك ميدانبت نج ومن لم يحافظ عليها صلاة لي التطبابك أسو لم يكن له نور لا برهان اللوم ولا برهان ما سرجا اللوم ولا نجاة موجعة اللوم نصام يوطبت موجعة اللوم وكان يوم القيامة آه ايه حديث نوم قدي تلانتنا كان قارون كان فرعون قاي هنا البلد على نبره መስሉ ላይ መጥቶ ነበር ሐዲሱ ሳይመጣ ይኸው ሐዲሱ ይሄ ነው ወካነ የውም አልቅያመት የቅያማ ቀን ይሆናል ይላል ይሁላቸው ሰላት የማይሰግድ ከማን ጋር ማዕ ቃሩና ከቃሩን ጋር ቃሩንም ተከፈላችሁ ከነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም ዘመን ላይ የነበረ ጥጋበኛ ነው ሀብታም ነው ያው ጥጋብ አለበት ወፍርዓውነ ከፍርዓውን ጋር ይሆናል ፍርዓውን የታወቀ ፍርዓውን በነገራችን ላይ አጠቃላይ ግብጽ ላይ ሲነግሱ የነበሩ ንጉሶች ፍርዓውን የሚባል ማዕረግ ነው የሚሰጣቸው። አሁን እንግዲህ ከፈራዒናዎች ውስጥ ከነዛ ከፍርዓውኖቹ ውስጥ አንዱ በነቢዩላህ ሙሳ ጊዜ የነበረውን ፍርዓውን ነው የተፈለገው። ገባናለ እንጂ የሀበሻ ላይ የነገሱ በአጠቃላይ ምን ይባል ነበር? በድሮ ጊዜ ነጃሽ ይባላል። የነገሰ ነጋሽ ነጋሽ ነጋሽ ነጋሽ እንትና የነገሰ እንትና የነገሰ እንትና የነገሰ እንትና እየተባለ ይባል ነበር። አሁን እዚህ ቁርአን ላይ የተወደሰው ሐዲስ ላይ የተወደሰው የሀበሻው ደግሞ ነጋሺ እሱ ማን ነው ከተባለ አስሐማ የሚባለው ነው። እንደዚህ ነው። ይሄ ፍርአውን የሚባለው የራሱ ስም አለ። አባትና ሲያወጡለት ማለት ግን የሚታወቀው በፍርዓውን ነውና ፍርዓውን ሲባል ብዙ ጊዜ የሚፈለገው ይሄ አጥፊው ነው። አጥፊው አይ ቃሩን ግልጽ ነው። አያ አያል አይተናል። ሃማን የፍርዓውን የግንባታ ሚኒስተር ነው ብያቸዋል። ሃማን በጣም ቆሻሻ ሰው ነው ፍርዓውን ቁርአን ላይ አላህ ስብሓንሁ ወተዓላ የተናገረውን ንግግር ሲናገር አምጥቶታል ያ ሃማኑ እያለ ያናገረው ነበር አንተ ሃማን ሆይ እንደዚህ አድርግልኝ እንደዚህ አድርግልኝ ይለው ነበረ ፍርዓውን ወኡበይ ብኑ ኸለፍ ከኡበይ ብኑ ኸለፍ ጋር مع قارون وفرعون وأبي بن خلف كأبي بن خلف جاي هنا لا إله إلا الله أبي بن خلف هي በድር ጊዜ ነው የሞተው። በጣም አረመኔ የነበረ ሙሽሪክ ነው። ከሱ ጋር የሆነ በጣም ጠማማ ነበር። بإسناد جيد ከዚህቹማ የተመረጠ ማለት ነው። ሱብሃንአላህ ከነዛ ጋር እንዲሆን ከነ ሃማን ከነ ፍርዓውን ጋር ከነዚህ ጋር ነው የሚቀላቀለው ሶላት እምቢ ይላል። رواه أحمد بإسناد جيد ጠንካራ በሆነ ሰነድ ኢማሙ አህመድ አውርተውታል። ከታች በኩል ያመጣላቸዋል ኢማሙ አህመድ ምን ቁጥር ላይ እንደዘገቡት ማለት ነው فمن حافظ على هذه آه، على هذه الصلوات من صلاة صلاتوች ላይ የተጠባበቀ ሰው ያልተዋቸው ያልተጫወተባቸው وأداها የከፈላቸው የፈጸማቸው على الوجه المشروع የተደነገገ هنا ملكو كانت له نورا وبرهانا ونجاة يوم القيامة القيامة كان برهان ما سرجا نجا موجا يهون صلاة وجمعه አምስተኛ እንግዲህ ሰላት ፈዋኢድ ይህን ይመስላል ማለት ነው። ሱብሃንአላህ ሙስሊሞች ታዲያ ይህንን ማወቅ ነበረባቸው እያንዳንዱ ሙስሊም ማለት ነው። አምስተኛው አነሃ ከፋረቱ ሊሰጋኢሪ ذኑቢ ወተጥሂር ሚን አልኸጣያ አነሃ እሷ ከፋረቱ ሊሰጋኢሪ ቁሉብ ለትናንሽ ወንጀሎች ማበሻ ይሆናል። እንግዲህ ከዚህ ከግዴታነቱ ጋር ቢተው ይሄ ሁሉ አደጋ ከማምጣቱም ጋር ሲፈጸም ደግሞ ትናንሽ ወንጀሎችን እያራገፈ ራሱ ያጠፋቸዋል ማለት ነው። ያጠፋቸዋል። ወተጥሂር ሚነል ኸጣያ የተለያዩ የሆኑ ኃጢአቶችን ተጥሂር ያደርጋል፣ ያጸዳል ሰውየው ማለት ነው። ከተለያየ ኃጢአት ያጸደዋል። ትላልቅ ወንጀል ሲቀር ትላልቅ ወንጀል የሚደመሰሰው በተውባ ነው። ትላልቁ በተውባ ነው የሚነሳው ማለት ነው። ይኸውላችሁ ምሳሌው እንደሚመስላችሁ ትንሽዬ አሁን ሽታ ስትገቡ ቤት ውስጥ ሽታ ነገር ካለ የለበስነው ልብስ ላይ የተነፋ ሽቶ ካለ ቤቱ ይቀየራል። በለበስነው ልብስ ሽታ ማለት ነው። ትንሽ ቤቱ አነስተኛ የሆነ ምን ካለው እያልኩ ነው፣ ጠረን ካለው የለበስነው ልብስ ምን ያደርገዋል? የኛ ጥሩ ሽታ ይደመስሳል ቤት ውስጥ ያለውን ነገር ወይም ደግሞ ትንሽዬ ስትወቅሳት ርጨት ተርጨት ስታደርግ ወይ እርፍርፍ ነገር አየሩ ይቀየራል ማለት አየሩ ይቀየራል። ነገር ግን ጥንብ ቢኖር ጥንብ ቢኖር አንተ ትረጫለህ አየር መቀየር ነው ማለት ትረጫለህ። ጥንቡ ይነሳል። ምንድን ነው የምታደርገው? ጥንብ ከነ ምናምን በመዳበሪያ በምድብ ብድግ አድርገህ እዛ ቆሼ መወርወር ነው። በዚህ አይነት ነው የሚጠራው። እነዚህ ትላልቅ ወንጀሎች ማለት ልክ እንደ ጥንብ ውሰዳቸው። በቀላሉ በምን አይለቁ በኸይር ስራ ብቻ አይለቁም። በኸይር ስራ ብቻ አይለቁ ይሄ ሰላቱ ሲመጣ ትናንሽ የሆነው ነገር ራሱ በቃ ለመጥማጡ ይጠፋል፣ ይከሽፋል። እየከሸፈ እየከሸፈ ትናንሽ ወንጀል የሚባለው እልፍ ስትል የሆነ እንደው ተሳስተህ የተናገርካት በቃል ደረጃ ቃልም ራሱ ትላልቅ ትናንሽ አሉ። ምላስ ምላስ ብቻ ስለሆነ ስላልተደባደበ ምን አይባል ማለት ነው፣ ትንሽ አይባል። የቃል ትንሽ አለው፣ ትልቅ አለው። ሳት ብሎ ነው የተናገርናቸው ትናንሾች ይኖራሉ። እነዛ እነዛ ይከሽፋሉ። በቃ በሰላቱ ብቻ ተውባ ሳናደርግ ተውባ ሳናደርግ በሰላቱ ይጠፋል። ትላልቅስ እሱ እንዳለ ነው የሚቀመጥ ባይሆን ባይሆን ይላሉ አሊማም ነዋዊ ይሄ ትላልቁ እየተቆራረጠ ዳር ዳሩ የመሸርሸር ነገር አለ በምን በኸይር ስራዎች በኸይር ስራዎች ሰላት የመሰለ ምናምን ዳር ዳሩን ይሸረሽሩታል ግን ሙሉ ለሙሉ አያነሱት ስለዚህ ግድ ነው ምን ማድረግ ተውባ ከትላልቁ ከትላልቁ ትላልቅ ትናንሽ አለው? ያ ኢንሻአላህ ሌላ ኪታብ ላይ ይመጣላችሁ አላህ ሰባት ይስጣችሁ። ከረመዳን በኋላ አስቀሯችሁ። አይ وعن ابي هريره فعن ابي هريره رضي الله عنه انه سمع رسول الله صلى الله عليه وسلم يقول ነቢያችን አለይሂ ሰላቱ ወሰላም ሰማኋቸው ሲሉ ይላል ይኸውላችሁ አረአይቱም ንገሩኝ እስቲ አረአይቱም ንገሩኝ እስቲ ለው አነ ነህረን እንደው ቢኖር ወንዝ ቢኖር ነህር ወንዝ አነ ነህረን ونز بنور بباب أحدكم بأن بأنداته بالرهلة يغتسل منه سو يوم التطببات كل يوم بيكانو خمس مرات أم مستقذي أم مستقذي زو بالرافلة ونزال لاندسو أم مستقذي تطببك هل يبقى من درنه شيء كوشا شو بالسليم يقرأ لنا بلو تجيكو نبي صلى الله عليه وسلم قالوا لا يبقى من درنه شيء لكن عندي راسي من البلد ጎበዝ ንጽህና ጠባቂ ነው የሚባለው። አምስት እየታጠበ ይሄ ምን ይቀርበታል አሉ። ላ አይቀርም ሚን ደረኒሂ ከቆሻሻው ሸይ ምንም። ቃለ ነቢዩ ስ ሰለም አሉ ፈዛሊከ ይህ እኮ መሰሉ ሰለዋት ልከምስ የአምስቱ ሰላቶች ምሳሌ ነው ቢጤ ነው አሉ። የምሑ ላሁ ቢህነ ልኸጣያ አላህ በእነሱ ኃጢአቶችን ምን ያደርጋል? ያብስባቸዋል። رواه البخاري ومسلم وقال صلى الله عليه وسلم النبي صلى الله عليه وسلم بلوال الصلوات الخمس أمست صلاة والجمعة إلى الجمعة جمعة اسك جمعة كفارة لما بينهن በመካከላቸው ላለው ከፋራ ናቸው። ከፋራ ማለት ማበሻ ማ ለም ቱሸል ከባኢሩ ትላልቅ ወንጀሎች እስካልተፈጸሙ ድረስ በትላልቆች ኸይር ስራ አያብሰውም። ትላልቅን ኸይር ስራ አያብሰውም። እሺ فهذه الصلوات الخمس እነዚህ አምስት ሶላቶች ተغسل الذنوب ወንጀልን እጥብ ያደርጋሉ ሊመን صلى ለሰገደ ሰው غسلا ማጠብን ያጥባሉ ከወንጀል ፈየኩኑ እንግዲህ ከየትኛው ወንጀል ነው የሚያጥቡት ቅድም እንዳሳለፈ ከሰጋኢር ወይም ደግሞ ትናንሽ የምንላቸው ማለት አንተ ግራሱ ምናምን ያለበት ሰው በውሃ ይለቃል በደንብ ማጠብ ነው እንጂ የተለያየ ማዳ ምናምን ኬሚካል ጨምረ በደንብ መታጠብ ነው። ልክ እንደዚህ ማለት ነው። ትላልቁ ወንጀል ካለ ምን ያስፈልጋል? የግድ የግድ ጨማሪ ተው ያስፈልጋል። ትላልቅ ግን ለትናንሹ ያው ያጥበዋል። ፈየኩኑ ነቅየን ጥርት ይላል ቢሃ በሰላት ሚነዱኑብ ከወንጀሎች ሲባል የተፈለገው ቅድም እንዳሳለፍ ነው ከትናንሾች ይህ የሰላት ፋኢዳ ነው እንግዲህ እንዴ ትናንሹ እኮ ታዲያ ቀልድ አይደለም ልብ በሉ ሰው የሚያበዛው ትናንሹ ነው ትናንሹ ታዲያ ሲበዛ ምን ያደርጋል እየተጠራቀመ ሄዶ فإن الجبال ምን ይባላል መጅሙዓቱን ምን አልሐስ ይህ ተራራ የምታየው ተራራ ትላልቁ የአፈርና የትናንሽ ጠጠሮች ጥርቅም ነው ትልቁ ተራራ ነው። ስለዚህም አንድን ሰው ለጀሃነም የሚያበቁት ትናንሾቹ ይጠራቀሙ ይጠራቀሙ ይጠራቀሙና አደጋ ይፈጥራሉ ማለት ነው። ግን ሰላት የሚሰግድ ከሆነ ውዱእ የሚያደርግ ከሆነ ትናንሾቹ ይራገፋሉ፣ የሚቀረው ትላልቁን ደግሞ ተው ያደርጋል። ያ ጡሁር አይ ማ ያሕሱሉ من صلاه الجماعه ሌላው ስድስተኛው ፋኢዳ ምንድን ነው? ማ ያሕሱሉ የሚገኘው ነገር ነው صلاه الجماعه في صلاه الجماعه من اجتماع المسلمين عليها የሙስሊሞች በእሷ ላይ መሰባሰብ ፊ መካኒ ዋሂዲን በአንድ ቦታ አያችሁ ስድስተኛው ትልቁ ጥቅም ምንድን ማ ያሕሱሉ ፊ ሶላት ልጀማ በሶላት ልጀማ የሚገኘው ነገር ነው ምን ኢጅትማዕ ልሙስሊሚን ከሙስሊሞች መሰባሰብ አለይሃ በምን ላይ በሰላት ነው ፊ መካኒን ዋሂድን በአንድ ቦታ ታዲያ ከተመቸ አንድ ሰፈር ላይ ያሉ ሙስሊሞች መስገድ ያለባቸው አንድ ቦታ ነው ልብ በሉ ሶላት አልጀማዓ መሰገድ ያለበት አንድ ቦታ ነው እንጂ እዚህ ጋር መስጊድ አለ። እንደው አላህ ሁሉንም ዱንያ ቢሰጠውና በየበራፌ መስጊድ እሰራለሁ ብሎ ቢል ሐራም ነው የተከለከለ። እዛ ይሰራል፣ እዛ ይሰራል፣ እዛ ይሰራል። ማንም ይሰግድ። ሁላችንም ልጆቻችን እያያዝን ሰፍንና ሁሉም አዛን ይላል፣ ሁሉም ይሄ አንድነትን አያመጣም። ገባናል ነው ይሄ ተፈርቁ ይሄ አይቻልም። ለዚህ ነው መስጂድ አድራር ሙናፊቆቹ የሰሩት መስጂድ ነበር አላህ ስብሓንሁ ወተዓላ ሲያወግዘው ካወገዘበት ነገር አንዱ ምንድነው ወተፍሪቀን በይነ ልሙእሚኒን በሙእሚኖች መካከል መነጣጠልም የተገኘበት መስጂድ በማለት ወርፎታል እነሱ ሙስሊሞችን ለመነጣጠል የሰሩት አንድ መስጂድ ስለነበረ ማለት ነው ነቢ ስላ ስለም አቃጥለውታል ያን መስጂድ በሙናፊቆች የተሰራው ማለት ልክ እንደዚህ መስጂድ ለጉሩፈኝነት ወገንተኝነት፣ የብሔር፣ የቡድን፣ የጀማዓ የምናምን እነዚህ መጠራቀም ያደርጋል። መስጂድ የሙስሊሞች የሰላት ቦታ ነው። ሁሉም ሙስሊም መስጂድ ውስጥ መጥቶ እረፍት አግኝቶ ነው መሄድ ያለበት። ገባናል? መስጂድ መጣ ሰግዶ ቀርቶ ዳዕዋ ሰምቶ ዒልም ኸይርን ነገር አግኝቶ በዚህ በዱንያው ጡማእኒን አግኝቶ ነው መውጣት ያለበት ተመስጂድ ሲወጣ እንጂ መስጂዶች የሆነ ግሩፐኝነት ምናምን ይሄ ወይ ደግሞ በቢድዓዎች ወይ በሽርክ ወይ ደግሞ በማዕሲያ በምን ከተጨመላለቁ መስጂድ አንድ ሰው መጥቶ አላ ቢዚክሪላህ ተጥመኢኑል ቁሉብ ያለው ምንድነው? ነው? ዚክርላህ ነው። ውስጡ ያለው ነው አይደል ወሳኙ። አሁን መስጂዱ ግንባታው አይደለም እኮ በጣም የሚያሳስበን ግንባታው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንደ ግንባታው ቢሆን የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ከታች አፈር ነው። ሲዘንብ እንዳለ ውሃው ወደ እሳቸው ይደርሳል። ስጁድ ሲያደርጉ በጭቃ ላይ ነው ስጁድ የሚያደርጉት። በሐዲስ ላይ እንደመጣው አላህ ስብሓነሁ ወተዓላ የመስጂዱ ግንባታ በጣም አሳሳቢ ቢሆን ኖሮ ለነቢ ስ ሰለም ይህንን ሐለት አይመርጥላቸው። ግንባታው አይደለም በጣም አሳሳቢ በጣም አሳሳቢ ምንድን መስጂድ ውስጥ ያለው ምንድን ነው? መስጂድ ውስጥ ያለው መስጂድ ውስጥ አንድነት ሳይሆን ትርምስ ካለ ኺላፍ ካለ ይሄ ከመስጂዱ ድረስ ወዴት እየተቀየረ ነው ያለው? ጀርባ እየሄደ ነው ያለው። ከመስጂድ የራቀ ነገር ማለት ይሄ ፍጹም መሆን የለበትም። ኸይር ለዚህ ነው ምን ይላል ይሆንላቸው ሌላው ጥቅም ይላል ማ ያሕሱሉ ፊ ሰላት አልጀማዓቲ ሚን ኢጅቲማዕ አልሙስሊሚን የሙስሊሞች መሰባሰብ ይገኛል በአንድ ቦታ ላይ ቦታ ላይ በአንድ ቦታ ላይ አንድ ቦታ ላይ መሰባሰባቸው ራሱ ምን አለው የራሱ ጥቅም አለው የራሱ ጥቅም አለ። ተበታትኖ አንዱ እዛ አንዱ እዛ አንዱ እዛ ሲሆን የሆነ ኃይል የማጠር ነገር አለ። ነቢ ስ ሰለም ምንድን ነው የሚሉት? ፈኢነ የደላሂ መዓል ጀማዓ የአላህ እገዛ ያለው የአላህ እርዳታ ያለው ከጀማዓ ጋር ከጀማዓ ጋር ኢነ ሸይጣን ያእኩሉ ሚን ልገነም ልቃስያ ሸይጣን የሚበላው ከፍየሊቷ ከፍየሎቹ ውስጥ ወጣ ያለችዋል ነው ያያትና ማን ነው ፈኢነ ዚዕበ ያእኩሉ ሚን ልገነም ልቃስያ ልክ እንደዚሁ ሸይጣንም ተኩላ የሚበላው ነጠል ያለችዋን እንደሆነ ሁላ ጀማዓ ከጀማዓ የተነጠለውን ሸይጣን ይጠበላል ይጠብቃል ልክ እንደ ተኩላ ማለት ከዛ በኋላ ልክ ከጀማዓ ሲወጣ ቀበር ይወስደዋል ሲጅን ነው የሚከትም ወስዶ ከዛ በኋላ ያንን ሰው አታገኘው ከሙእሚኖች ጋር መግባባት አይቻል አንዴ ከጀማዓ መውጣት ከጀመረ አንድ ሰው ማፈንገጥ ከጀመረ በኋላ ልታግባባው ትሞክራለህ እንዲህ እንዲህ ስትለው እየባሰበት ይሄዳል ለማስረዳት አንተ በጣርክ ቁጥር እሱ ደግሞ እያበጠብህ ይሄዳል ማለት ይህ አስቸጋሪ ነው፣ የሸይጣን ስራ ስለሆነ ጥንቃቄ ያስፈልጋል። ሰዎች ስሜታዊ አድርጎ እንደዚህ አንድነትን የሚበጣጠስ ነገር እንዳይመጣ ማለት ነው። ወሑሱሉ ተዓሩፍ ይላል። ተዓሩፍ ይገኝበታል። በአንድ ቦታ ላይ ተሰባስበው ሰላተን ጀማዓ ሲሰግዱ ተዓሩፍ ይገኛል ይላል። ተዓሩፍ ማለት መተዋወቅ፣ ይህም ራሱ አንድ ኸይር ነው። ወተአሉፍ መላመድ በይነሁም በመካከላቸው ወተዕሊም አልጃሂል جاهل دمو ما استمر يجنبتها من اجتماع المسلمين عليها يو إيوه. في مكان واحد باند بوت علي مسلموتش سبا سبالو بحصول التعارف متواوق يجنب والتآلف من لامد بينهم بمهكلاته وتعليم الجاهل على واقعي هنا سوى مارل وتنبيه الغافل زنقو هنا سوى ينك أبتال نك عندي لدرجات وإظهار الشعائر الإسلامية سلاماوية هنا የዲን መገለጫዎች ይንጸባርቃሉ ይንጸባርቃሉ። አንድ ቦታ ላይ ተሰብስቦ ሰዎች በጀማዓ ሲሰግዱ እስላማዊ የሆኑ የዲን መገለጫ የምንላቸው ሰዎች ወደ መስጂድ መመላለሳቸው ሊሆን ይችላል። በደንብ ይታያል። አንድ ቦታ ላይ ሲሆን ሰው ላይ አይን ውስጥ ይገባሉ። እንደ ቀላል ወይም ምንም አቅም እንደሌላቸው ጠላትም አያያቸው ማለት ነው። وإظهار الشعائر الإسلامية وغيرها كذب وجالو من المصالح العظيمة ትላልቅ የሆኑ መሳሊሖች ይገኙበታል። ይሄ ሁሉ ታዲያ ሰበቡ ምንድነው? ሶላት ሶላት ነው። የሶላት ጥቅም ነው። أنها صلة بين المصلي وربه ሌላው ደግሞ በአላህና በሰጋጁ መካከል ሲላ ነች፣ ግን ማገናኛ ማለት ነው። فالمصلي سجد إذا قام في صلاته بصلاة آه، سقم بصلاة استقم استقبله الله في وجهه الله بفيتو يكتاتشوال حديث نوهي بفيتو يكتاتشوال ميرو وإذا قال العبد الحمد لله رب العالمين حديث تجمر يهلاج وإذا قال العبد عند باري بالك الحمد لله رب العالمين سيل قال الله عز وجل الله لوال حمدني عبدي باري مسجد الجلال وإذا قال الرحمن الرحيم قال الله عز وجل أثنى علي عبدي باري أود جلال ወኢዛ ቃለ ማሊክ የውሚዲን ብሎ ሲል ማሊክ የውሚዲን ብሎ በሚል ሰዓት ግልጽ ነው አይደል? ይሄ የፋቲሃ ትርጉም መጀደን አብዲ ባሬ አላቀኝ ብሎ ይላል። ወቃለ መረተን አንዴ ደግሞ እንደተናገረው ይላል። ፈወደ ኢለየ አብዲ ጉዳዩን ወደ እኔ አስጠጋ ብሎ ይላል ነው። ወኢዛ ቃለ እያከ ነዕቡዱ ወእያከ ነስተዒን አንተን ብቻ ነው የምናመልከው። ይኸው እንግዲህ አንዳንዶቹ ሲቀሩ እያከ ነዕቡዱ ይላል። ለማሳመር ሊሆን ይችላል። ባጢል ነው ይሄ። ኢያክ ማለት ፀሐይ ማለት ነው በሌላ ቋንቋ። ፀሐይ ብዙ ስም አላት በአረብኛ። ከስሞቿ ውስጥ አንዱ ኢያክ ነው። ኢያከ ናዕቡዱ ማለት ፀሐይ እናመልካለን ማለት ነው። ሽርክ ነው። ኢያከ ሸዱ ለምን ተቀመጠ? ጠበቅ እንዲል ነው እንጂ ኢያከ ናዕቡዱ ነው የሚባለው። አይ هذا بيني وبين عبدي ይህ በእኔና በባሪያዬ መካከል ነው። ወሊዓብዲ ማ ሰአል ለባሪያዬም አለው የጠየቀው ይላል። ወኢዛ ቃለ اهدنا الصراط المستقيم الصراط المستقيم انا اهدنا الصراط المستقيم اهدنا الصراط المستقيم ብሎ በሚል ሰዓት اهدنا የሚል ትጨምሩበታላችሁ ቀስ ብላችሁ اهدنا الصراط المستقيم ሲል قال الله አላህ ስብሓነ ወተዓላ ይላል ሀዛ ሊዓብዲ ይህ ለባሪያዬ ነው ወሊዓብዲ ማሰአል እስከ መጨረሻ ድረስ ባለው ይህ ለባሪያዬ ነው ለባሪያዬ ደግሞ የጠየቀው አለው ይላል ቀጥተኛው መንገድ አላህ እመራዋለሁ ወሀል ተጅዱ ሲለተን መገናኛን ታገኛለህ ወይ አቅዋ የጠነከረ ሚን ትልከ ሲለቲ ከዚህች መገናኛ የበለጠ ዩጂቡከ ረቡከ ጌታህ يملس لها على قراءتك بقراءته لي آية آية عند بعند آية بآية وهو السو فوق عرشه كعرش بليه نصلى وأنت أنت دم في أرضه مريت لي بالله بتونيتا عناية بصلاتك لصلاته مالت والله تكر الصوت وتحقيقا لصلاتك لصلاته دم تحقيق مالت الله سبحانه وتعالى يرجع الدير أقمل أنت اللي هنا وما ذكرناه أرثناهم يتكسنو نجر من هذه الفضائل كالنزي درجة وش يصلاة درجة يصلاة فوائد من اللي ليس على سبيل الاستيعاب بمتك لل من جدائد المن بمتك لل من جدائد المالك بمتك لل ملك هار اللم كلون تك لنا المالك هار اللم نظام يصل هار اللم ولكنه قليل من كثير فصلاة تكموش كبزو تكيتونو ومن آه ومن عجب በጣም የሚያስገርመው አን የጅሀለ ቀውሙ ሚን አልሙስሊሚን ከሙስሊሞች ውስጥ ሰዎች እኮ አለማወቃቸው ነው ከሙስሊም ሙስሊም ነን ከሚሉ ሰዎች ውስጥ ሰዎች አለማወቃቸው ነው ቀድረ ሀዲህ ሰላት የዚህችን ቀድረ ሀዲህ ሰለዋት የእነዚህን ሰላቶች ደረጃ አለማወቃቸው አው የተጃህሉ ወይ እያወቁ እንዳላወቀ መሆናቸው ይላል ተጃሁል ማለት እያወቀ እንዳላወቀ ሲሆን ምን ይባላል ተጃሃለ ይባላል። እንዳላወቁ መሆናቸው በጣም ይገርማል። ወየተጋፈሉ አንሁ ከሷ ከሶላት ምን ሲሆኑ ችላ ሲሉ ሐታ ካነት ሰላቱ ፊ አዕዩንህም ሰላት በእነሱ አይን እስከሆነች ድረስ በእነሱ አይኖች ሰላት እስከሆነች ድረስ ሚን አዝሀድ ልአዕማል ከስራዎች ሁላ በጣም አዝሀድ ማለት ችላ የተባለው አዝህል ልዓባ ወአቀሊሃ ቀድረን በደረጃ ደግሞ ከሁሉ ያነሰ እስከሆነች ድረስ ወሳሩ ሆኑ እኮ ላ ዩቂሙነ ለሃ ወዝና ምንም ሚዛን የማይሰጧት ምንም ክብደት የማያቆሙላት የማይሰጧት ፊ ሒሳቢ አዕማልህም በስራቸው ሒሳብ ላይ ማለት ስለ ስራ ሲያስቡ ስለ ተለያዩ መልካም ስራዎች እንኳን ሲያስቡ ማለት ነው ምንም ወዝን አይሰጧትም ለሰላት ምንም አይነት ሚዛን አይሰጧትም ማለት ነው። ከምንም አይቆጥሯትም። ወላ የዝሉነ ለሃ ለእሷ አይሰጡም። ወቅተን ወቅትን ሚን ሰዓቲ አዕማሪህም ከእድሜዎቻቸው ሰዓት ውስጥ ወቅትን አይሰጧትም ለሶላት በል ይልቁኑማ ይልቁኑ ሩበማ ምናልባትም የስኸሩ ባዕዱሁም ቢሃ በሰላት አንዳንዱ ሊያላግጥ ይችላል ወየተኺዱሃ ሱኽሪያ መላገጫ አድርጎ ይዛታል። ወሁዝወን ያው ነው ወለዒባ መጫወቻ ቀልድ አድርጎ ይዛታል ሶላትን ማለት ነው። በነገራችን ላይ አሁን ሶላት ላይ ምናምን እንደዚህ የሚለቀቁ አንዳንድ ሙቀጣዓት የሆኑ ነገሮች አሉ። እንደዚህ በሶላት ላይ ሲቀለድ ምናምን ምናምን ያለ አንዳንድ ሰዎች የሚላላኩት ነገር አለ። ይህንን ማስተላለፍ ኩፍር ነው። ሰውየው እያወቀ ከሆነ ክህደት ነው። ይህን ወደዛ ማጥፋት ነው የሚያስፈልግ በሶላት ቀልድ አያስፈልግም ገባናል ነው ሶላት ትልቅ ይባላል አሁን እንደዚህ ያወራንበት ሶላት መጫወቻ አድርጎ ከተያዘ ከዚህ በኋላ ምንም የለም ከዚህ በኋላ ምንም የለም እንደዚህ ያለ ነገር አያስፈልግም ማለት አንድ ሰው ሲቀልድ ሲጫወት ቦታው ላይ ነው መሆን ያለበት ከቦታው እየራቀ ሲሄድ ወዳልሆነ ሰፈር ይደርሳል ويتخذها سخرية ويتخذها ربما يسخر بعضهم بها አንዳንዱ በሶላት ያላግጣል ይቀልዳል ويتخذها سخرية ማላገጫ ወሁዝወን ቀልድ ወለዒበን የሆነ ጨዋታ ነገር አድርጎ ይዛታል ወየስኸሩ ያላግጣልን ሚነል ሙሰሊን ከሰጋጆች ነስአሉላህ አሰላመ አላህ ሰላም እንዲያወጣን እንጠይቀዋለን ይላሉ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين